الحمد لله والصلاة والسلام على رسول الله وعلى آله وصحبه وعلى السلام عليكم ورحمة الله وبركاته يسمى العدل طيب الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين وعلى آله وصحبه اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين فاليوم ان شاء الله تعالى نتدارس من كتاب عمدة الاحكام من كلام خير الانام آه. بلوغ المرام مالتينو من كتاب بلوغ المرام من أدلة الأحكام رقم الحديث عند متو سلسة ሁለት ላይ ኢንሻአላህ አንድ መቶ ስልሳ ሁለት ሐዲስ ቁጥር ባቡ ሽሩጥ الصلاه የሶላትን መስፈርት የሚገልጽ ነው የዛሬው ደርሳችን من يقرأ المتن فليتفضل مشكورا او مشكوره السلام عليكم ورحمة الله وبركاته أستاذ عليكم السلام ورحمة الله عن علي بن طلق رضي الله تعالى عنه قال قال رسول الله صلى الله عليه وسلم إذا فسى أحد أحدكم في الصلاة فلين فلينصرف وليتوضأ وليعد الصلاة رواه الخمسة وصححه ابن حبان طيب عن علي بن طلق علي ابن ابي طالب አይደሉም علي ابن طلق የተባለ صحابي ነው رضي الله عنه قال قال الله صلى الله عليه وسلم يا الله መልእክተኛ የሚቀጥለውን ተናግረዋል አለ اذا فسا احدكم فسا ያው አማርኛም አረበኛም ነው ያው ትንፋሽ ወጣው ዜ ማለት ነው አሁን አንዳቹ ከታች ትንፋሽ ከወጣው ፊ ሶላቲ ሶላት ውስጥ ያለ ሶላት ውስጥ ሆኖ የውዶ መበላሸት ካጋጠመው በምን በትንፋሽ መውጣት ማለት ነው ፈሊንሶሪፍ ይውጣ ከሶላቱ ይቁረጠው ማለት ነው ውዶ ከተበላሸ ጉዳዩ አልቋ ሶላቱ መስገድ አይቻልም ፈሊንሶሪፍ ይውጣ ይመለስ ማለት ነው ወደ ኋላ ይሄድ ማለት ነው ወለተወض ውዱ ያድርግም እንስራፍ ማለት ከአንድ ነገር መመለስ አንድ የጀመረውን ነገር መተው እንስራፍ ይባላል ወልዩዒድ ሶላተ እንደገና ውዱ አድርጎ ውዱ አድርጎ እንደገና ሶላቱንም ይመልሰው ለምን አንድ መስፈርት ተጓድሏልና ማለት ነው ከሶላት መስፈርቶች አንዱ የመጀመሪያው ምንድነው ውዱ ነው ንጽህና ውዱ ነበር አሁን ውዱ አድርጎ ቢመጣም ውዱ አድርጋ ብትመጣም ትንፋሽ ከታች ከወጣ ያው ውዱ ተበላሽቷል ስለዚህ ሶላቱም ይበላሻል ሶላቱም አይቻልም ውዱ አድርጎ መጥቶ እንደገና ሶላቱን ይመልስ እንግዲህ ሶላቱ እስከሆነ ነው ሶላት ሳይጀምር ከሆነም ውዱን ይመልስ ነው ሐዲሱ ሐሰን ነው ጥሩ ነው ያው አምስቶች ዘግበውታል ኢብኑ ሒባን ጥሩ ብሎ አስምሮበታል ነው የሚለው ሌላው ያሳለፍነው የአቡ ሁረይራ ሐዲስ አለ ካሳውሳችሁ በዚህ ዙሪያ ምን ይል ነበር የአቡ ሁረይራ ሐዲስ ያሳለፍነው ሶላት ውስጥ ሆኖ የሆድ መንጓጓት ምናምን ካጋጠመው የሚል ሐዲስ አሳልፈናል እዚህ ጋር ተመሳሳይ ናቸው اذا وجد احدكم في بطنه شيئا فاشكل عليه اخرج منه شيء ام لا فلا يخرجن من المسجد حتى يسمع صوتا او يجد ريحا من አሳልፈናል አንዳችሁ ሆድ ላይ ሆነ ከተሰማው ሆድ የመንጓጓት ሊሆን ይችላል ወይም ከሆዱ ወደታች የወጣ ነገር ያለ ይመስለዋል ይውጣ ይውጣ ግን እርግጠኛ አይደለም አስቸግሮታል እርግጠኛ አለመሆኑ ማለት ነው ግን ጥርጣሬ አድሮበታል አይውጣ ከመስጂዱ መስጂድ ከሆነ ከመስጂድ አይውጣ ሶላትም ከሆነ ከሶላት አይውጣ እስከመቼ ድምጽ እስከሚሰማ ወይም ጠረን እስከሚያገኝ ድረስ አሉ ምን ማለት ነው حتى يتاكد ማለት ነው ከሆዱ የሆነ ነገር መውጣቱን እስከሚያረጋግጥ ከመስጊዱ አይውጣ ከሶላትም አይውጣ ውደም ተበላሽቷል ብሎ አያስብ ማለት ነው መውጣቱን በምን የሚያረጋግጠው አንድ በሽታ ነው በጠረን ነው ሁለተኛው ደግሞ በድምጽ ነው ይሄ ማለት እርግጠኛ እስከሚሆን ለማለት ነው በምንም በምንም ይሁን በምን እስከሚያረጋግጥ ማለት ነው እንጂ ድምጽም ላይሰማ ይችላል ጠረንም ጉፋን ከያዘው ላይሸተው ይችላል ነገር ግን መውጣቱን ሳያረጋግጥ በጥርጣሬ አይውጣ ነው ሰይጣን ሶላት በገባን ቁጥር የማይገባበት ነገር የለም ለሞሶስ ሶላቱን ሶላት እንዳይሆን ማለት ነው ብንሰግደውም ሶላቱ አላህ ዘንድ ትክክለኛ ሶላት እንዳይሆን قد افلح المؤمنون الذين هم في صلاتهم خاشعون ያለው እንዳይገኝ ማለት ነው የማያረገው ጥረት የለም ለዚያ ገና ስንግል ወሰውሰን ይችላል አላዳረክም የሆነ ገፈሱሃል የሆነ ወጥቷል የሚል ወሰወሳ ያመጣብናል ያን ጊዜ እርግጠኛ ባልሆነው ነገር ተጠራጥረ መውጣት እንደሌለብን ነው ያድሳየው ማለት ነው ነገር ግን መውጣቱን ካረጋገጥ ከሶላትም ቢሆን መቁረጥ አለብን اذا فسحتكم في الصلاه فلينصرف وليتوضا ብለዋልና ማለት ነው እሺ ከዚህ ሐዲስ የምንረዳው ምንድነው خروج الريح من الدبر ينقض الوضوء ነው በሰገራ መውጫ የወጣ ትንፋሽ ውዶን ያበላሻል ነው ወተብጥሩ ቢሶላ ሶላት ስም ከሆነ ሶላቱ ይበላሻል ነው ይሄ ኢጅማዕ ነው በሰገራ መውጫ የወጣ ትንፋሽ ሶላትንም ሆነ ውዱእ ማበላሸቱ ኢጅማዕ የዑለማዎች አንድነት ድምጽ አለበት ነው እና ይሄ ነገር ያጋጠመው ሰው ሰው ፊት ነው አፍራለሁ ጀማ ሆኖ ሊያፍር ይችላል ወይም ደግሞ በቃ ዝም እየጨርሰውና ከዛ በኋላ ወጥቼው አድርጌ ደግሞ እመልሰዋለሁ አይባል ሩኮ ላይ ካጋጠመው ወጥቶ መሄድ ብቻ ነው ሰው ፊት ሆኖ እንኳን ካፈረ ካፈረች አፍንጫውን ይዞ ይውጣ ይላል ያነሰረው ሰው ለመምሰል ማለት ነው ሰው እንዳይነቃበት طيب ሶላቱም ይመለሳል ብለናል ውዶ የጠፋ ሰው ሶላቱ ላይ መቀጠሉ ወንጀል ነው አይቻልም ከሶላት እንኳን ባይቆጥረው በዛው መቀጠል የለበትም فكل حدث منع ابتداء الصلاه يمنع الاصرار فيها ይላሉ ዑለማዎች ሶላት መግባት የሚከለክል ነገር ሁሉ ሶላት ከገባን በኋላ ቢያጋጥመው መቀጠል ክልክል ነው ይላሉ ለምሳሌ ውዱ ለሰው ሶላት መግባት አይችልም ብለናል ውዱ ያለው ገብቶ ነበር ጠፋበት ማከለ ላይ መቀጠል አይችልም ነው فإن صلاته بلا وضوء استهزاء بالدين ይላሉ ዑለማዎች ያለ ውዱ ዝም ብሎ ሰገርኩ ብሎ መውጣት ማሾፍ ይሆናል በሶላት ላይ የዲን መገለጫ በሆነው ያውን በዋናው በሶላት መቀለድ ይሆናል ይላሉ እንግዲህ አሁን ለምሳሌ ተሰጠ እንጂ ይሄ በሰገራ የሚወጣ ትንፋሽ ሌላም ቢሆን ያው ነው ሌላ ሙዶ የሚያጠፉ ነገሮች ከወጡ ውዶ ተበላሽቷል ሶላቱም ይበላሻል ነው እሺ ሌላ ያሳለፍነው አንድ ሐዲስ አለ ሐዲስ ቋ ضعيف ይመስላል من اصابه قيء او رعاف او مذي في صلاته فانه ينصرف ويتوضا ويبني على صلاته የሚል ነገር አሳልፈናል ሐዲሱ ግን ደካማ ነው ውዱ አድርጎ መጥቶ በነበረበት ላይ ይቀጥል የሚለው ሐዲስ ደካማ ነው ስለዚህ መመለስ አለበት የሚለው ሐሰን ሆኖልናል ሐሰኑን ይዘን ሄዳለን ነው ቀጥሉ بسم الله وعن عائشة رضي الله عنها أن النبي صلى الله عليه وسلم قال لا يقبل الله صلاة حائد إلا بخمار رواه الخمسة إلا النسائي وصححه ابن خزيمة طيب የአይሻ ሐዲስ ደግሞ አነ ነብይ ሰለላሁ ዐለይሂ ወሰለም قال የአላህ መልእክተኛ ተናግረዋል ምን ብለው ላ يقبل الله صلاه حائض አቅመ ሔዋን የደረሰች ሴትዮን ሶላት አላህ አይቀበላትም الا بخمار ጉፍታ አልበል ወይም ሻርብ ያው የሚጠቀለሉበት ጸጉራቸውን ሸፍነው እንጂ ለማለት ነው ሌላው መሸም ግዝም ይሸፈናል ኢላ بخمارን ጸጉሩን በመሸፈን ቢሆን እንጂ ሳትሸፍን ሶላቷ አይፈቀድም ማን አቅመ ሔዋን የደረሰችው ሐይድ ማዝ ቦታ ላይ የወራባ የምታቅ ትልቅ ሰው የሆነች ለማለት ነው እንጂ አሁን ወራባ ላይ ያለች ማለት አይደለም ወራባ ላይ ከሆነች መስገዱ ሐላል ነው አይደል መስገዱ حرام ነው የሚሆነው ስለዚህ የተፈለገው ምንድነው ካሁን ቀደም ወራባ አይታ የምታቀ ህፃን ያልሆነች ማለት ነው እዚህ ጋር የምንረዳው ምንድነው ወራባ አይታ የማታቀው ያለ ኺማር ያለ ጉፍታ ወይም ያለ ሻርብ ብትሰግድ ሶላቷ ይቻላል ያው ሱና ነው ያው مرخص لها ነው እንደማለት ነው رواه الخمسه الا النسائي نسائም ገብቶ ነበር አብሮ 50 ሲባል الا النسائي እሱ ሲቀር እሱ ሳዘገበውም ነው وصححه ابن خزيمه ابن خزيمه حديثን ጥሩ ስላስምሮበታል አምስቶች ማለት ማን ናቸው አህመድ አቡ ዳውድ ትርሚዚ ኢብኑ ማጃ ናቸው ነሳይ ያወጣልና ማለት ነው حائض يقال حاضت المرأة حيضا فهي حائض حائض ይባላል حائضه የሚል ሃና መጣም ለታሲዮን ብዙ ጊዜ ቃሪአ ታኢባህ ነበር የምንለው حائض ላይ ግን حائض ነው የምንለው لانه وصف خاص بها ወንድ ልጅ ወራ አባያል አያይም ስለዚህ ታያስፈልገውም ማለት ነው ሐኢዷህ ብለን ወንድና ሴት መለየታ አያስፈልገውም እንደ ወንድ ብንጠቀመው ዝሮ ዝሮ ሀይድ የሚያውስ የተለዩ ስለሆኑ ማለት ነው ሐኢዶ ወጀምዑሃ ሐኢዷት ሐኢድን ሁየድ ይባላል ሐኢድን ሐኢዷት ለብዙ ወራ ባላዩ ሴቶች ሐኢዷት እንላለን ለአንዷ ሀኢድ እንላለን ወይም ሐኢድ ካልደሞ ሁየድም ከተባለ ለብዙዎቹ ነው ማለት ነው እና ሀይድ ማለት አይታ የምታቅ ማለት ነው ባሊጋ ማለት ነው ሶላተ ላ يقبل الله ሶላተ ባሊጋ ማለት ነው አቅመ ሔዋን የደረሰችን ሴት ሶላት አይቀበላትም ኢላ ቢኺማር ኺማር ኹሙር ነው ጀሙ የሚሆነው ቢከስ بكسر الخاء وفتح الميم خمار ባልን ጊዜ ማለት ነው خمر الشيء ማለት بمعنى غطاه ሸፈነው ለማለት خمر خمሩ خمر የተባለው ለምንድነው? በአረበኛ ጠላ አረቂ خمر ይባላል ለምን لانه يخمر العقل አእምሮአችንን ሸፍኖ ስለሚያጠፋው ማለት ነው ወሚንሁ ከዛው ተወስዶ ኺማሩል መርአቲ የሴቷ ሻርብ ኺማር ይባላል ጸጉሯን አንገቷን ደረቷን አካባቢ የምሸፍንበት ማለት ነው ሻርብ ስንል ምናልባት ራስ ብቻ ላይ እንዳይመስላችሁ አንገትንም ደረትንም ጨምሮ ነው ከታች የሚለበስ ልብስ አለ አባያ ነገር ከዛ በላይ ያለውን የሚሸፍን ኺማር ይባላል ማለት ነው ከዚህ ሐዲስ ላይ የምንወስደው ምንድነው አቅመ ህዋን የደረሰ ሴት ያለ ኺማር ሶላቷ አይቻልም ሙከለፋ የሆነችው ማለት ነው ያው ሙከለፋ ነው ራባስታይ ስለሆነ እሺ በነገራችን ላይ አልባሊጋ ብለን መፈሰራችን ጥሩ ነው ቡሉግ የሚኮነው ሴቶች አቅመ ህዋን ደርሰዋል ለማለት ምን ምን ሲያው ነው አንዱ ወራባ ስታይ ነው የወራባ ላየችም እስከ 15 አመት ነበል እስከ 16 አመት አላየችም ሌላስ ሌላ ምን ምልክት አለ እናንተ ተናገሩ እንጀረ እሺ ጸጉር አዎ በብልት አካባቢ የሚታይ ጸጉር እሺ ሌላ ጡትማ በልጅነት የሚወጣው ሌላው ደግሞ ያው 15 አመት መሙላት ነው 15 አመት መሙላት እ በህልም ደግሞ ከወንድ ጋር የተገናኘች ከመሰላትም እንደዛው እና ፈሳሽ ከመጣ ማለት ነው እሱም ያቅመ ህዋነት መገለጫ ናቸው ኒፋሳ ሀይድ ያው አንድ ላይ ተያይዘው ማለት ነው አላየሃል ሀይደኛ ሀይድ አይታማያውቅ ብቻ አይደለም ነው አሁን የተጠቃቀስናቸው ምልክቶች ከታዩ አቅመ ህዋን ደርሳለች ነው የምንለው በስንት አመቷ ነው እንደው በዝቅተኛ ሴቶች የወራባ መጣባ ሲባል ዝቅተኛው ስንት አመት ላይ ነው ያያችሁት በህይወታችሁ ያጋጠማችሁ በልጆቻችሁም ቢሆን ማለት ነው ማሻአላህ ዘጠኝ ነው የሚለው ኪታቡ የሚለው ዘጠኝ ነው ዝቅተኛው ዘጠኝ ነው ከዛ በላይ 10ም በ11ም በ15ም ሊያው ይችላሉ ማለት ነው ከ15 በላይ ግን ቢያውም ባያውም ያው አቅመ ሔዋን ደርሰዋል ነው ነው طيب ማንኛውም ሴት አቅመ ሔዋን ከደረሰች ሸሪዓዊ ብያኔዎችን እንድትተገብር ትገደዳለች ማለት ነው ሰውነቷን መሸፈን ይጠበቅባታል በአጠቃላይ ጸጉሯን ጨምሮ ይላል ሌላው ሳትሩል አውራ ሀፍረተ ገራ መሸፈን ለወንድም ሆነ ለሴት ሸርጡን የሰሐት ሶላት ሶላቱ ለመብቃት ቅድመ ሁኔታ ነው ማለት ነው ሀፍረተ ገራ የሚባለው የወንድና የሴት ይለያያል የጨዋዎችና ደግሞ ባሪያ የሚባሉ ደግሞ አሉ እነሱ ይለያያል ያው ቦታው ላይ ምን ይሆናል ኢንሻአላህ እሺ ያው አቅመ ሔዋን ያልደረሰችው ጸጉራን ሳሸፍን በሰግድ ይበቃል ማለትን ያሳያል ይላል ያው خفيف ስለሆነ ብዙ ስለማትከጀ ስለማትፈለግ ያው አውረትነቱ እሷ ላይ ይቀንሳል ይቀላል ማለት ነው طيب قتلوا السلام عليكم ورحمة الله وبركاته وعليكم السلام ورحمة وعن جابر رضي الله عنه أن النبي صلى الله عليه وسلم قال قال له إن كان الثوب واسعا فالتحف به يعني في الصلاة ولمسلم فخالف بين طرفيه وإن كان ضيقا فاتزر به متفق عليه ولهما من حديث أبي هريرة رضي الله عنه لا يصلي أحدكم في الثوب الواحد ليس على عاتقه منه شيء <clears throat> طيب አንደኛው ውዱእ ነው ሸርጥ ባለፈው መጀመሪያው ሐዲስ ነገረን ሁለተኛው ላይ ደግሞ ንጹህ ልብስ መለበስ እንዳለበት ሁለተኛው ሐዲስ ነገረን አሁን ደግሞ መበሰው ልብስ ራሱ ምን አይነት መሆን አለበት መስፋት አለበት መጥበብ አለበት እሱ ነው የሚነግረን የጃብር ሐዲስ ማለት ነው አን ነብይ ሰለላሁ ዐለይሂ ወሰለም قال له ለጃብር ለሁ ተውራጠ ስሙ ወይም ዶሚሩ ወደ ጃብር ምን መልሰው ኢን ካነ الثوب واسعا ልብሱ ሰፊ ከሆነ ፈልተحፍ ቢ ተጠቅለል ማለት ነው ወይም አጣፋው ማለት ነው ፈልተحፍ به አጣፍተህ ልበስ يعني في الصلاه صلاه ውስጣ ልብሱ ሊጣፋ የማይችል መጣፋት አገላሽ መጋደል እንዳይመስላችሁ መጣፋት ማጣፋት ማለት ልብሱን ወዳና ወደዚህ ማተላለፍ ምን ባለው ማስተላለፍ ማለት ነው ወለሙስሊሚን የሙስሊም ዘገባ ሊያብራራው ስለፈለገ ነው ፈኻሊፍ بين طرفيه አንዱ ወደ ቀኝ አንዱ ወደ ግራ ጣለው ማለት ነው ፈኻሊፍ ማለት እንግዲህ የተመሳቀለ ነገር ሙኻለፋ ይባላል የሁለታችን ሐሳብ ከተለያየ ተጋጨ ማለት ነው ተመሳቀለ ማለት ነው አሁንም ልብሱ አንዱ ወደዛ አንዱ ወደዚህ ከሆነ ፈኻሊፍ ለያየው በይነ ጦረፈይ ጫፍና ጫፉን አንዱ ወደ ቀኝ አንዱ ወደ ግራ ወሰደው ማለት ነው ይላል ወይን ካነ ضيقን ጠባብ ከሆነ እንደዛ አንውጫፍ ወደዛ አንውጫፍ ወደ ግራ መውሰድ ማትችል ከሆነ ፈተዝር ቢያ አሸርጠው የማይጣፋሉት መድሃኒቱ ማሸረጥ ነው متفقون عليه بخارينا مسلم ولهما አሁን ለቡኻሪና ለሙስሊም من حديث ابي هريره ያኛው من حديث جابر ነው من حديث ابي هريره ደግሞ رضي الله عنه لا يصلي احدكم አንዳችሁ አይስገድ في الثوب الواحد ባንድ ልብስ አንድ ልብስ ለብሶ አይስገድ ليس على عاتقه منه شيء ليس የለለ ሲሆን ወይም የለለ ሆኖ على عاتقه ጫንቃው ላይ ወይም አንገቱ ላይ منه ከዛ ከልብስ شيء ምንም ነገር አሸርጦ በሚሰግድበት ሰዓት ከላይ ባዶ ሆነ ማለት ነው ሸሚዝ ምናምን ከሌለው አስቸጋሪ ነው ለወንዱ ነው በነገራችን ላይ ሴት ከሆነች ያው መሸፈን አለባት ከላይ ስለዚህ ከላይ የሆነ ጥምጣም ነገር ያድርግ ነው ሻፊያው መዛብ እንደውም ወለው ሐብለን ይላሉ ገመድ እኮ አይሆን ጣል ያርግ ላይ ይላሉ ይሄ ማለት ያው ሐፍረተ ግራው ከሸፈነ ሶላቱ በቂ ነው ሐቂቃው ግን እንደው ቢሆንም አንድ ልብስ ካለው ከላይ እርቃ ነገራው መሆን የለበትም የሆነ ነገር ጣል ያድርግበት ማለት ነው لا يصلي نص الاثر على اثبات الياء في روايات الصحيح لا يصلي ያለቻችሁ لا يصلي ያለች ኔጋ ያው ابن الاثر ያይቱ አለች ትክክለኛ ዘገባ ላይ አለች እያለ ነው አንዳንዶች ደግሞ ጥለዋታል ነው አንዳንዶች ጥለዋታል አምር ነሂ ስለሆነ ነሂ ላይ ላምን ነሂ ጃዚማ ትባላለች በአረበኛው በግራመሩ ትምህርት ጃዚማ ማለት ያው መጨረሻው ፊደል ጥሩ ፊደል ከሆነ በሽተኛ ያልሆነ ፊደልና በሽተኛ ፊደል የሚባላል ጥሩ ከሆነ ስኩን እንዲሆን ታደርገዋለች ጀዝም ላ يقل لا ማስኩን ነው ላ يضرب እንደዚህ ማለት ነው እ حرف العله የሚባሉ አሉ ዋው አሊፍ ያ ከሆኑ በሽተኛ የሚባሉ ናቸው እነሱ ጃዚማ ሲገባ ይወርቃሉ ፊደሎቹ መውደቅ ነው ያላቸው አማራጭ ስለዚህ ቦታ ላይ ሰሊ ነበር መባል ያለበት ያለ ያ ማለት ነው ዳረቁትኒ ላይ ሰሊ ብሎ የቀረው ለምን ላን ናሂ አድርጎ ማለት ነው ሌሎችሳ ላይሰሊ ካሉ ላ ምትለውን አፍራሽ ብቻ ያደረጓት ማለት ነው ከልካይ ሳይሆን ላምና ፊያና ላመ ላመል ናህያና ናፊያ የሚባላል ናህያ ከሆነ ጃዚማ ነች ያዋን ትጥለዋለ ናፊያ ከሆነች አፍራሽ ከሆነች ፊደሏን አጥላትም ማናቸው ግን ተቀራራቢ ነው ምን ልንለው ነው ያ በሌለበት ሰዓት ላይሰሊ ላይሰሊ አይስገድ አይስገድ ክልከላ እ ናፊያ ከሆነ ላይሰሊ አይሰግድም መስገድ የለበትም ብለን ተረጉሞ ማለት ነው لا يصلي احدكم في ثوب الواحد ليس على عاتق منه شيء ትክክለኛ ልብስ የሚባለው ሁለት ልብስ ነው ከታሽርጥ ከላይ የሚጣፋ አለሱል ካሚል ይሉታል ያው ከታች አባያ ተለብሶ ከላይ ደግሞ ትልቅ ሻርብ የሚለበስ የሴቶችን ቢሆን ማለት ነው ስለዚህ አርዳ ወሆማ ሱትረ على البدن ከላይ ያለው ሪዳ ይባላል ከታች ያለው ኢዛር ይባላል ኢዛር ከትጥቅ መታጠቂያ ሴቶችም ከመቀንታላቸው ወንዶች ከመቀበቷላቸው ያ ቦታ ኢዛር ቦታ ይባላልና ከዛ በላይ ኢዛር ሲባል ከዛ በላይ ያለው ሬዳ ይባላል ነው ወጥ ከሆነሳ ቀሚስ ከላይ እስከ ታች ከለበሰው ሰውየው ምን ይባላል ቀሚስ ነው የሚባለው ነጠላ ነጠላ ከሆነ ያው ሽርጥና ነጠላ ብለናል ወጥ የተሰፋ በሰውየው በሰውነቱ ልክ የተሰፋ ከሆነ ቀሚስ ነው የሚባለው ስለዚህ አሁን የሚጣፋው ነው አጣፋው ያሉት ማን ነው ሊሃፍ የምትታውን የሴቶች የምሰግዱበት ሊሃፍ ወይም ደግሞ አንሶላ ሊሃፍ ይባላል አቲክ ማለት ትከሻና አንገት መካከል ያለው ቦታ ያው አቲክ ይባላል ስናጣፋ ልብሳችን እናቆምበት ማለት ነው አቲክ ይባላል ወይዘከር ወይ አቲቃ ሊባል ምቻ አቲቀት ይላል አቲቅም ይባላል እንግዲህ ጀሙ አዋቲቅ ነው አላየሃል استحباب ነው ከታች ከለበሰ ሀፍረተ ግራውን ከተሸፈነ ከዛ በላይ ያለው መልበስ ይወደዳል ለማለት ነው እንጂ ጭራሽ ሶላቱ አይበቃም ብለን መሄድ አንችልም ና ነህ ለምን ነህያናት እንኳን ብንል ራሱ ሌሎች እንደሚበቃ የሚያመለክቱ ሐዲሶች ስላሉ ማለት ነው طيب ሌላ አንድ ሐዲስ አለ في الصحيحين ያለ ይመስለኛል በአንድ ልብስ መስገድ ሐዲስ የሚያብራራ ነው በአንድ ልብስ መስገድ ይቻላል ስላቸው አወሊ ኩልኩም ثوبان አወሊ ኩል ሚንኩም ثوبان ታዳ በአንድ ልብስ ካሰገዳቸው ሁለት ልብስም ያለው ሰው አለ እንዴ ብለው ጠየቁ ነብዩ አለይሂ ሰላም ይበቃል ይስላቸው አሁን እዚህ ከታች ከለበሰ ከላይ ተሳደግ እንዳይሰግድ እያሉ ነበር ይሄኛው ሐዲስ ማዋሊ ኩልኩም ሚንኩም አዋሊ ኩል ሚንኩም ሰዋን የሚለው ደግሞ በአንድ ልብስ ይበቃላው ሲጀመር የታግንታችን ሁለት ልብስ የሚለብሱት የሚል ነገር ነው የሚያሳየው ስለዚህ ያኛው ይወደዳል መጨመሩ ማለት ነው ይሄ ደግሞ ጀዋዙ በአንድ ልብስም ቢሆን ይፈቀዳል ማለት ነው ባይሆን በሁለት ልብስ መስገዱ አፍዶል ነው አንዳንድ ሰዎች ጥምጣም መጠምጠም ቀሚስ መልበስ ከላይ ከላይ ወፈር ያለ ልብስ መጣል ምናምን ለሶላቱ ምን ለውጥ የሚያመጣ አይመስላቸውም እብኑ ቁዳማ ግን በደም ያስቀመጠ የማን ነው አብኑ ቁዳማ ላይ ሙግኒ ላይ ማለት ነው እብኑ ቁዳማ በደም ያደረጉት ጥሩ አድርጎ የለበሰ ሰው ሶላቱ ይበልጣል አጅሩ ከማን እንደ ነገሩ ከለበሰው ብለዋል ሴቶችም ቢሆን ወፈር ያለ ልብስ በለበሳችሁና በደረባችሁ ቁጥር ሶላቱ ያማረ ይሆናል ማለት ነው ቅርጻችሁ ባጠፋችሁ ቁጥር طيب اجمع العلماء على مشروعيه ستر الرجل عاتقه في الصلاه ሶላት ላይ ይሸፍን በሚለው አንገቱን ተስማምተዋል طيب واختلفوا في الوجوب والعوجبም ነው خلاف ያለው አንገቱ ላይ አንገቱ መሸፈን ወይም አንገቱ ላይ ልብስ መጣል ይወጅባል አይወጅብም ነው خلافو ኢማሙ አህመድ ይወጅባል ወደሚለው ሄደዋል ሶላቱ ፈርድ ከሆነ አሉ የሚችል ከሆነ اذا كان قادرا ለመልበስ የሚችል ያለው ከሆነ ሶላቱ ፈርድ ከሆነ አዎ ይሄ አሁን የቀረነው ሐዲስ ዋጅብነት ያመለክታል አሉ በሌላው ግን ان ستر احد منكبين شرط في صحه صلاه الفرد وعليه جماهير الاصحاب የሚል ኢንሳፍ ላይም አለ ይላል ሌሎች ደግሞ አይ መስጊድ ሲገቡ ሶላት ሲገቡ ጌጣቸውን ያዙ የሚለው ሁዙ ዝነተኩም እንደ ሁሉ መስጊድ ይላል እንደ ሁሉ ሶላ ማለት ነው ጌቱ ተውቦ በገባ ቁጥር ሀያውን አሳምሮ በገባ ቁጥር ወደ አላህ እየሄደ ስለሆነ ጥሩ አድርጎ ለብሶ በገባ ቁጥር አጅሩ ይጨምራልና ይልበስ አፍዶልያ ነው ማለት ነው እንጂ አይበቃም ማለት አይደለም አንገቱ ካለበሳሉ ስለዚህ ሶስቱም አይማዎች ከኢማሙ አህመድ ውጭ ያሉት ዋጅብ አይደለም ዋጅቡ ሰትራ ነው ወልዓቲቃን ሁለት አንገቶች ወይ ሁለት ከሻዎች ለይሳ ሚን አልአውራቲ ስለዚህ እንደሌላው አካል እንደጂ ነገር ይታያል ማለታቸው ነው ليس لحالكم من ካየን ግን መለበስ አለበት ማለት ኢማሙ መዛብ ያሳያል شرکت وعن أم سلمة رضي الله تعالى عنها أنها أنها سألت النبي صلى الله عليه وسلم أتصلي امرأة في درع وخمار بغير إزار قال إذا كان الدرع سابغا يغطي ظهور قدميها أخرجه أبو داود وصححه الأئمة وقفه وصحح الأئمة وقفه طرق وعن أم سلمة أم سلمة إمام السنة يا نبي عليه الصلاة والسلام أنها سألت النبي صلى الله عليه وسلم نبياتنا طيقت من بلا አቱሰሊ المرأة في درع وخمار بغير إزار አንድ ሴት ቀሚስ ድርዕ ማለት ብዙ ጊዜ የብረት ቀሚስ ነው ግን ለኖርማሉ ቀሚስም ድርዕ ይባላል በቀሚስ መስገድ በቀሚስና ወኺማሪን በሻርብ ወይም በሻሽ መስገድ ትችላለች ወይ بغير إزار ሳታሸርጥ ከታች ብለው ሲጠይቋቸው ወይም ብላስ ጠይቃቸው ቃለ መልስ ሰጧት ማለት ነው اذا كان الدرع سابقا የለበሰችው አባያ ወይም የለበሰችው ቀሚስ ረጅም ከሆነ ሳቢቀን ማለት የወረደታች ረጅም ማለት ይغطي የሚሸፍን ከሆነ ظهور قدها የሁለት ጫሞቿን ጀርባ የሁለት ጫሞቿን ጀርባዎች የሚሸፍን ከሆነ የለበሰችው ቀሚስ አጭር ካላደለ ይቻላል አጭር እስከሆነ የእግሮቿን ጀርባ የጫሞቿን ጀርባ የሚሸፍን ሽርጥ መሸረጥ አለበት ሊሃፍ መልበስ አለባት ማለት ነው አቡ ዳውድ ነው የዘገበው ሐዲሱን ሌሎች የሐዲስ ባለሙያዎች ወቅፍነቱን መውቁፍነቱን ጥሩ ብለውታል መርፎ ሳይሆን መውቁፍነቱን ሰሂህ አድርገውታል ወልመውቁፉ ምን አቅሳም ضعيف መውቁፍ ደግሞ ታቢዒ ላይ የቆመ ማለት ነው ታቢዒዩ እንደዛ አለ እንደተናገረ ከተባለ መውቁፍ ነው የሚሆን ዘገባው መውቁፍ ያው ከነቢያችን ያልታዘበ መሆኑ ከዶይፍ ይቆጠራል ሌላ ሰው ድጋፍ ካገኘ ጥሩ ሆነ ይሰራበታል ካላገኘ ወይም ይቀረን ከሆነ ይወርቃል ማለት ነው ድር ቀሚስ المرአቲ የሴት ቀሚስ ድር ይባላል የጦርነቱ ቀሚስ ቢሆን ኑሮ ቀይድ ይመጣ ነበረ ድርዑ ሐዲድን ምናምን ይለው ነበረ ይላሉ አን ነብይ ረሃነ ድርዓን ብሎ ሐዲድን ነው የብረት ሲሆን ድርዕ ብቻ ይባላል ይጨመርበታል ምን ሐዲድ ይባላል درع الحديد مؤنث ودرع المرأة قميصها مذكر سابغا أي واسعا سفي ረጅም ሳትር ሸፋይ ከሆነ ማለት ነው ኢዛራው ከታች የሚለበሰው ብለናል ስለዚህ ሴቶች አባያ መስገድ እንችላለን ወይ ሲሉ ከላይ ሻርብ ከለበሱ አባያው ሰፋ ያለ ከሆነ ረዘም ያለ ከሆነ ይቻላል ነው አባያው አባያ የሚያስፈልገው ከሆነ ግን አይሆንም በነገራችን ላይ እዚህ ጋር አንዳንድ በተለይ እናንተ አውሮፓ ያላችሁ ሴቶች ታስገራላችሁ አይደል ከታይ ስር ነው የምለብሱ ብዙ ጊዜ እናንተ ማቴ አይደለም አብሯችሁ የሚኖሩ ማቴ ነው ስለዚህ አሁንኛ ረጅም ሰፊ የምንለው መሆን ያለበትን ነው መሆን ያለበትና ይሄ ነገር ሶላት ይበቃል አይበቃም ይለያያሉ ለመብቃት ሳትሩ አውራ ነው ሱሪም ቢሆን የለበሰችው ከልክ ነው ብንልም ሰውነቷ የሚያሳይ ነገር መልበስ የለባትም ብንልም ሰውነቷን ከሸፈነችው ግን ዙሮ ዙሮ ሶላቱ አይበቃም አንልም ሶላቱ ይበቃል ነገር ግን በዛ አይነት ልብስ መለበስ መሰገድ የለበትም ነው የሆነ ቦታ ያጋጠመኝ ነገር አለ ሆነ መስጊድ ስንገባ ልንሰግድ ሱሪ ለብሳ ገባይ ይዋል ሰግድ ሱብሃንአላህ ረበጎን ማለት ነው ብዙዎች ገሪም ሆነባቸው እንዴት እንደዚህ ሆነ መስጊድ ትገባለህ የኔ ያለ ሶላት ከተጨነቀች ለምን ሱሪ ለብሳ ትመጣለች ከለላትስ ባዘውት ምን ለብሰ ያን ልብስ ከሆነ ሱራ ይለፍ አይባልም መቼም እንደዛ ሆና መውጣቷ ብልግና ነው መሆን የለበትም ሙስሊም ሆና ነገር ግን ሶላቱ አይበቃም አንልም ነው እሺ ያው እዚህ ጋር እንግዲህ የእግራችሁ ጫማ ሸፈን እንዳለበት ይሄ ሐዲስ የሚያሳየው ሀዲሱ ደከም ቢልም ማለት ነው መውቁፍነቱን ግን ሰው ያርገውታል መውቁፍም ቢሆን ዝም ብሎ አንድ ዝም ብሎ አይናገርም መቼም መሰረት ሲኖረው ነው ስለዚህ እግር አውረት ነው አይደለም አነ መርአ من عورتها في الصلاه صلاه ከሆነ ከሀፍረተ ገላ ይቆጠራል አሉ ስለዚህ መሸፈን አለባቸው ሁለቱም ጫማዎች ሁለት ጫማዎቿን ከላይ ያለው በተለይ ከታች ያለው መሸፈን ስለማይቻል ነው ያው ካልስ ካለበሰች ሁለቱም ግልጽ ከሆኑ መሸፈን እየቻለች ካልሸፈነች ሶላቱ አይቻልም የሚል በርካታ ዑለማዎች ይሄን ሐሳብ ያቀርባሉ ሌሎቹ ጫሞችና እጆቿ ፊቷ ከአውረት አይደለም ብለው የሚከራከሩም አሉ በነገራችን ላይ እሺ ወደፊት እንንጣ ወጅሁል መርአቲ ያው የኒቃብን ጉዳይ አብሮ ይነሳል ወጅሁል መርአቲ ليس بعورة في الصلاه فاذا لم يكن حولها رجال اجانب فلها كشف وصلاتها صحيحه አጠገቧ ወንድ የለም ፊቷን ገልጣ ብትሰግድ ሶላቱ ይበቃል አይበቃም ይበቃል ነው የምንለው አጅነቢ ከሌለ ፊቷ ሶላት ላይ አውረት አይደለም የፊቷ አውረትነት ለወንዶች ነው ወንዶች እንዳያዋት ነው ማለት ነው እና ወንድ ከሌለ ገልጻ መስገድ ትችላለች ነው ወንድ ካለ ግን ትሸፈን ነው ابن عبد البر اجمعوا على ان للمراه ان تكشف وجهها في الصلاه ሶላት ውስጥ ፊቷን ገልጣ መስገድ ትችላለች ብለዋል ተሸፍና አንዳንዶች እንደውም ኒቃብ ለብሰን ብንሰግድ ችግር አለ ወይ ይላሉ ደግሞ ምስኪኖቹ እንደውም መሸፈንማ ዋናው ነው መገለጥ ነው خلاف ያለው ማለት ነው እሺ واما كفاها ሁለት መዳፎቿ ሳለ የሚለው ደግሞ فجمهور العلماء انهما ليس بعوره في الصلاه ሶላት ውስጥ አውረት አይደሉም አሁንም እንደፊቷ ማለት ነው እጆቿ واختار المجد والشيخ تقي الدين وغيرهما ان قدميها ليس بعوره وجزم به الموفق في العمده ووبه في الانصاف في الانصاف وهو مذهب ابي حنيفه وما عدا ذلك فهو عوره اجماعا እንግዲህ አሁን ያጨቃጨቀው እግሮቿ ፊቶቿ እጆቿ ላይ ነው ጭቅጭቅ ያለው በሶሂው ቀውል እግሮቿና እጆቿ ሶላት ላይ ቢገለጡ ችግር አያመጡም ነው واما خارج الصلاه فعوره باعتبار النظر كبقيه بدنها ከሶላቶች ያው አጅነቢ እንዳያት ከሆነ አዎ መሸፈን አለባቸው ሁሉም የሚል ነገር ነው የሚያስቀምጡት ያላ ቀጥሉ وعن عامر بن ربيعة رضي الله عنه قال كنا مع النبي صلى الله عليه وسلم في ليلة مظلمة فأشكلت علينا قبلة فصلينا فلما طلعت الشمس إذا نحن صلينا إلى إلى غير قبلة فنزلت فأينما تولوا فثم وجه الله أخرجه الترمذي وضعفه طيب وعن عامر ابن ربيعة ያው عن ስለመጣችበት ابن ነው የምንለው ስንቀራ وعن عامر ابن ربيعه رضي الله عنه ወንድ ነው قال كنا مع النبي صلى الله عليه وسلم ከነብያችን ጋር ሆነን ሳለ في ليله مظلمه ጨለማ በሆነች ሌሊት ብርሃን የሌላት ጨረቃማ የሌለበት ጨለማ የሆነ ሌሊት ላይ ነበርና አለ ሌሊት ሁሉ መንገድስ ጨለማ አይደል እንዳትሉ ጨረቃ ባለበት ሰዓት ብርሃን ይሆናል فاشكلت علينا القبلة እና ቂብላዋ አስቸገረችን ምን አድርጋ አቅጣጫው ጠፍታቸው ማለት ነው ሰሜን ደቡብ የሚለው ነገር ጠፋባቸው ጨለማ ነው እኛ ጨልሞ ሰማያቅ ይሄ ችግር አንረዳውም ፈነዘለት ማነው ፈሰለይና ፈሰለይና ሰገርን ያው እነሱ የሚችሉት ያህል አጠኑ ወደ መሰላቸው ሰገርን እያለ ነው ፈለማ ጦላዓት الشمس ፀሐዋ ሲወጣ ጧት ያው ብርሃን ሲመጣ ማለት ነው اذا نحن صلينا الى غير القبلة ያለ ቂብላ ሰግደን ያገኘ ነው የሰገድንበት አቅጣጫና ጧት ፀሐይ ሲወጣ ስናየው የቂብላው አቅጣጫ የተለያየ ሆኖ አገኘ ነው በጣም ተሰማን ነዘለት ቁርአን መጣና አጽናናን ነው ፈአይነማ ተወሉ ፈተመ ወጅሁላህ ወደ የትኛው ማቅጣጫ ብዞሩ በዛ ቦታ ያላህ ፊት ይገኛል አለ ሶላቱ ለአላህ ይሁን እንጂ አላህ በሁሉም ቦታ ቢሰገድ ተቀብለው ነው ትርሚዚ ዘግበውታል ደካማ ነው አለ ይሄን ሐዲስ አሁን የሚያመጡበት ሼኹል አልባኒ ሙታባ አለው ብለዋል የሚደጋግፍ ሐዲሶች አሉ ሌሎችን በዙ ዙሪያ ብለዋል ሁሉም ብሎ ወደ ሐሰን ሊመጣ ይችላል ሐዲሱ ብለውታል ወደ ሐሰን ይመጣልና ሐዲሱ ሐሰን ነው አሉ ابن ሀጀር ግን ያወጡ አፈው ትርሚዝ ነበር የዘገበው ضعيف ብሎታል ብለው ነው የሄዱት እና ሼኹ አልባኒ ግን ወደ ሐሰን ይመጣ ብለዋል ጥሩ ضعيفም ሆነ ምንም ሆነ ማዕናው ጥሩ ነው አንድ ሰው لا يكلف الله نفسا الا وسعها የቻለውን ያክል ነው በኢባዳም ሆነ ማድረግ ባለበት ነገር ሁሉ የሚጠየቀው ማለት ነው ቂብላ ፍለጋ ገባ የሚነግረው ሰው አላገኘም እሱም ሊያውቀው አልቻለም ምን ያድርግ ወደ መሰለው ይስገድ ያለውን ጥናት ካደረገ በኋላ ወደ መሰለው ይስገድ ከዛ ቂብላውን ስቶ ቢገኝስ ቂብላውን ስቶ የተገኘ ሰውማ ሶላቱ አይመለስም ተሰግዷል ለወደፊቱ ግን ያስተካከል ነው አረብ ሀገር የሚመጡ ሴቶች ቋንቋን ብዙ ሰማይረዱ ለመጠየቅም እየተቸጋገሩ ቢነግሯቸው በደም ሰማይነግሯቸው አመቱ ሁለት አመት ሰግዳ ዝም ብለው ያላግራቸው ከቤት ማያሰጧቸው በነገራችን ላይ ቂብላውን ለማወቅ አይችሉም ስለዚህ ስሰግድ ኑረ ኑረ ኋላ የሆነ እንግዲህ አመጥቶ በጠይቀው ቂብላው ወደዛ ማለኝ ኡስታዝ ምን ይሻለኛል የሚሉ ብዙ ናቸው ያው በሰዓቱ ጠይቀውም ሆነ ቂብላው በዚህ መሆን አለበት ብሎ በገመቱት ከሰገዱ ሶላቱ ሰሂህ ነው طيب የቂብላ ሸርጥነት ቂብላ ሸርጥ ነው ካል ቂብላ ከተሳተ ሶላቱ ይበላሻል ነበረ ሊመን ይስተጣዓ ነው ለቻለ ሰው ቂብላ መያዙ ሸርጥ ነው ላልቻለ ሰው ግን ወደ ዞረበት ዞሮ ቢሰግድ ይቻላል ለምን فاينما ተወሉ ወደ የትኛውም አቅጣጫ ብዞሩ ፈተመ ወጅሁላህ ብሎ አላህ አስቀምጦልናል ነው طيب ثمنا ثم ይለያያል በነገራችን ላይ ثم ከሆነ ምንድነው ከዚያም ማለት ነው ትንሽ ቆይቶ መቆየትን ያሳያል ከዛ የሚለው ثم ሲሆን ثم ከሆነሳ ለቦታ ነው እዛ ቦታ ማለት ነው ወይም በዛ ጊዜ ለማለት ነው ሰመ የምንጠቀመው ማለት እዛ ቦታ ባለበት ቦታ ባለበት ጊዜ ለማለት ነው የምንወስደው ሰመ بفتح الثاء ሳአን በፈትሐ ነው የምናነባት رابطوቱን لجواب الشرط ثمانه ثم طر ظرف مكان لا ለቦታ ነው የምተረጎመው ይያለው መብኒዩን አልፈተነች طيب ስለዚህ ቂብላ የሳተ ሰው ሶላቱ ይበቃል ለወደፊት ካወቀ በኋላ ግን ያስተካከል ነው እያወቀ ግን ቂብላን ለቆ ቢሰግድ ፈርድ ሶላት ከሆነ ሶላቱ አይበቃም ሱና ከሆነ መኪና ላይ ከሆነ ፈረስ ላይ ጉዞ ላይ ከሆነ ይቻላል ماشي ቀጥሉ السلام عليكم ورحمة الله وبركاته عليكم السلام ورحمة الله وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم ما بين المشرق والمغرب أبلح رواء الترمذي وقواء البخاري. ماشي. የኡስታዝ አቡ ኢምራን የተጅዊድ ትምህርት ሐዲስ ላይ ይሰራል እኮ ቁርአን ላይ ብቻ ነው የመሳቸው وعن ابي هريره ابو هريره ጋር ተዘገበ ከሳቸው رضي الله عنه قال قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ ما بين المشرق በምስራቅና والمغرب በምዕራብ መካከል ፀሐይ መግቢያ ማለት ነው በፀሐይ መውጫና በፀሐይ መግቢያ መካከል ያለው ቂብላቱን ቂብላ ነው ለማን ለማን ነው ከምስራቅ እስከ ምዕራብ ያለው ቂብላ ነው ቂብላ የማይሆነው ምስራቅና ምዕራቡ ነው እንጂ እዚህ መካከል ያለው ደቡቡና ሰሜኑ ማለት ነው ሸርቅን እንደ ኢትዮጵያ ከወሰድነው ሸርቅን በቀይ ጆሮአችን እናረጋለን ፀሐይ ሞጫ ፀሐይ መግበግራ ጆሮአችን ትክክል እናረጋለን ወደ ዞር ማለት ነው ወደ ሰሜን ዞር ማለት ነው ስለዚህ ሰሜኑ ሰፊ ነው አያ አግራጫው የሰሜኑ በጣም ሰፊ ነው አለው ወደዛ ከዞረ ሰውየው ሶራቱ ይበቃለታል ማለት ነው አሁንም ደግሞ እንደ ጅዳ ላሉ ሰዎች አሉ ጅዳ ቆይ እንትና መዲና እንበል በግዝ ግዝ እንደሆነልኝ መዲናዎች ወዴት ነው የሚሰግዱት መዲናዎች ወዴት ነው የሚሰግዱት ደቡ ጎበዝ ወደ ደቡ ነው የሚሰግዱት ወደ ማን ወደ ኢትዮጵያ በሩ መካ ያለው በኢትዮጵያና በመዲና መካከል ላይ ነው ስለዚህ እኛ ኢትዮጵያውያኖች ወደ ሰሜን ነው የምንሰግደው መዲናዎች ደግሞ ወደ ደቡብ ነው የሚሰግዱት መካን የሚያገኙት ወደ ደቡብ ሲዞሩ ነው ለነዚህ አቅጣጫዎች ልክ እንደዚህ ለሆነላቸው ሀገሮች አጠቃላይ ይሄ ሐዲስ ይሰራል ማለት ነው ማበይነ المشرق ወመግሪቢ ቂብሉን የሚለው መዲና ላይ ሆኖ ነብያችን አለይሂ ሰላም ተናገሩት እዛ ለተነሳ ጥያቄ ነው መልስ የሰጡት አንዳንዱ ሰው ትንሽ እንደዚህ ዘወር ይላል አሏቸው አንዳንዱ ደግሞ እንደዚህ ዘወር ይላል ደግሞ በጣም ዘወር ይላል ምን ይሻላል ሲሏቸው ማ በይነ መሽሪቅ ወመግሪብ ቂብላ ነው አትጨቃጨቁ አሉ ከምስራቅ እስከ ምዕራብ ያለው ቂብላ ነው ግን እዛው መካ ላይ ለሚሰግድ ሰው እዛው ካባ ፊት ተዋደጉ ለሚሰግድ ሰው ነው እንጂ ካባውን ትክክል ያዝ ምን ነው ከዛ ውጭ ያለው አቅጣጫውን ከያቂ ነው እኮ አንድ ቦታ ተቀመጠች ካባ እንግዲህ በአለም ያለ ሰው ወደዛ ዙሮ ይሰግዳል ራሷን ማግኘት ያለበት ከተባለ ከባድ ነው ጂኦግራፊ የተማረም ሰው አያደርገው ይሄ ሩክሳ ነው ከዚህ እስከዚህ ያለው ዙራችሁ ከሰገዳችሁ በቂ ነው በቃ ተምቲታለ ለአምርላ የአላህን ትእዛዝ ለመፈጸም ዙራችኋል خلاص በቂያችሁ ነው ብዙ አትቸጋገሩ ነው ግን ይሄ ሐዲስ ለምዕራባውያን አዩሃል አሜሪካዩን ወአውሮፓዩን እንደገና አህሉ ሪያድ እኛም ያለንበት አይሰራም ምክንያቱም እኛ ወደ ምዕራብ ነው የምንሰግደው እናንተ ወደ ተምሰግዱ አሜሪካኖች ሸርቅ አይደል ወደ ሸርቅ ነው የምትሰግዱት ይመስለኛል ባላቀው ስለዚህ <clears throat> ለነሱ ሰዎች ማበን መሽቆ መግሪብ ቂብራቱን ብለን ፈትዋ ሰተን ሶላታቸውን አናበላሽባቸውም ነው الشمال والجنوب والشرق والغرب በአረበኛ ይሄ ነው እንግዲህ አራት አቅጣጫ የምንለው ማለት ነው ካባን ፊት ለፊት ማድረግ ሸርጥ አይደለም ወደ ካባ መዞሩ ግን ሸርጥ ነው ነው ሐዲሳውን የፈለገው ባዘገሉ ደግሞ ፈተቁላህ መሰጧቱም ነው የቻልነውን ያክል ቂብላን ለመግዳጀት እንሞክራለን ከዛ በላይ ያለውን አላህ የተቀበል ብለን ለአላህ መስጠት ነው አውሮፕላን ላይ ያለ ሰው አለ በሽተኛ ሆኖ ቂብላ ማያዝ የሚያቅተው ሰው አለ የሚያዞረው ሰው ከሌለ እንደብሎ ይዞራል መዞር አይችልም ነው ወደ ወደ ቻለበት ይስገድ ነው የምንለው ወደ ቻለበት ይስገድ فولي وجهك شطر المسجد الحرام وحيث ما كنتم فولوا وجوهكم شطره وعذروا ፊታችሁን ወደ ቂብላ የሚለው لمن استطاع ነው ለቻለ لا تسع ለተሳነው ሰው فاتقوا الله ما استطعتم የሚለው ተخفيف نو يا الله كتر وعن عمار بن وعن عمار بن ربيعة رضي الله عنه قال رأيت الرسول صلى الله عليه وسلم يصلي على رحلته حيث توجهت به متفق عليه زاد البخاري يؤمن برأسه ولم يكن يصنع ولم يكن يصنع في في المكتوبة ولأبي داود من حديث أنس رضي الله عنه كان إذا سافر فأراد أن يتطوع استقبال بناقته القلبة فكبر ثم صلى حيث كان وجهه ركابه وإسناده حسن وعن عمر شو عمر توجولش وعن عامر بن ربيعه عامر ابن ربيعه كعامر بن ربيعه تزجب رضي الله عنه من على قال رايت رسول الله صلى الله عليه وسلم رايت كان رسولا ነው የምንለው ረሱሊ ረሱሉ አንልም ቃለ ከመጣ ነው ረሱሉ የሚባለው አን ከመጣ ደግሞ ረሱሊ ታስብለዋል ራአይቱ አይቻለሁ ማንን ረሱላህ የአላህ መልእክተኛ ይሰሊ ሲሰግዱ አይቻለሁ على راحلته ግመላቸው ላይ حيث توجهت به ወደ ዞረችበት حيث توجهت به ما ወደ ዞረችበት ዝም ብለው እየሰገዱ ቂብላን ሳትይዝ ማለት ነው እንስሳው የዞረችው መኪናም የሚነዳው ሰውዬ እንደዛው መኪናው ሰው የሚሄደው ሰውዬ ስለዚህ ቂብላ ለቻለ ሰው ሸርጥ ነው ብለን ነበር አሁን ወደ ዞረችበት ሲሰግዱ አይቻለሁ አለ አሚር ኢብኑ ረቢዓ ሐዲሱ متفق عليه ነው ነገር ግን ይሄ ሐዲስ ሱና ላይ ነው ፈርድ ላይ ነው አላብራራ ማለት ብቻ ወደ ዞረችበት ዞሮ ሲሰግዱ አይቻለሁ ያለችው ቂብላ ለቀው አይቻለሁ ያለው زاد البخاري بخاري ዘገባ ጨምሯል አለ ሊያብራራው ነው الحديث يفسر بعضه بعضا አንዱ ሐዲስ አንዱ ሐዲስ ያብራራዋል በሱና ላይ ይሁን ፈርድ ላይ ይሁን ጀና አነጋገር ነው በመጀመሪያው የቡኻሪ ግን ዩሚኡ በራሲሂ አንደኛ ስጁድ እያረጉ አይደለም እየጠቀሱ እየሰገደ የነበረው ግመል ላይ ናቸዋ እንደገና ወለም ይኩን ይስናኡ ፊል መክቱባ እንሰሳዋ ወደ ዞረችበት እየጠቀሱ መስገዳቸው እሱና ሶላት ላይ እንጂ ፈርድ ላይ ሰርተው ታያቁም ወለም ይኩን አልነበሩም يصنعه የሚሰሩት ምኑን እንሰሳ ወደ ዞረችበት እየጠቀሱ መስገድን ፊል መክቱበቲ ማለት ፊል ፈሪዶቲ ማለት በፈርዱ ሶላት ላይ በዚህ መልኩ አድርገው ሳያውቁ ማያደርጉት ነበረ እሱና ላይ ነው ስለዚህ በፈርድ ላይ የማይፈቀድ እሱና ላይ የሚፈቀድ ነገር ቢኖር አንዱ ቂብላ ነው ማለት ነው ለፈርዱ ሶላት ወርደው ይሰግዳሉ መረዳ ቁጭ ብለው ቆሞ ማለት ነው ለሱና ሲሆን ቁጭ ብለውም ፈረስ ላይም ሆነው በላይ ሆነው ይሰግዱ ነበር ማለት ነው ولأبي داود አቡ ዳውድ በዘገቡ ዘገባ من حديث انس ከአነስ ሐዲስ በመጥቀስ رضي الله عنه ከአምር ኢብኑ ረቢዓ ሳይሆን ማለት ነው وكان ነበሩ ነብያችን አለይሂ ሰላቱ ወሰለም اذا سافر መንገድ ሲወጡ ጉዞ ሲጓዙ ፈአራደና ባሰቡ ሰዓት አየተጠዋ ትርፍ መስገድን ሲያስቡ ሲፈልጉ استقبل بناقته القبلة አለ ወደ ቂብላ ይቅጣጫሉ استقبل ወደ ቂብላ ይዞራሉ ቢናቀቲ ግመራቸውን አዙረው አልቅብለት ነው ወደ ቂብላ አዙረው እሳቸውን ቂብላ ያዙ ማን ሰው ከዞረች ያን ጊዜ አላሁ አክበርና ፈከበረ ተክቢረተ الإحرام የመግቢያ ተክቢራ ማለት ነው ከዚያ ثم صلى ይሰግዳሉ حيث كان وجه ركابه وجهه التي حيث كان وجه ركابه ነው የግመላቸው ርካብ ተፈልገው እዚህ ጋር እርካቡ አይደለም እርካብ ማለት ነው ግን የግመላቸው ፊት ወደ ዞረችበት ይሰግዳሉ ገብታችኋል ተክቢረተል ኢህራም ሲያደርጉ እንሰሳው ወደ ቂብላ ያዞሯታ መጀመሪያ ወደ ቂብላ ዞሮ አላሁ አክበር ይላል ከዛ በኋላ መንገዳቸው ወደ ደቡብ ሊሆን ይችላል ወደ ሰሜን ሊሆን ይችላል ያዞሯታል ማለት ነው ወደሚጓዙበት እንደዛ አድርገው የሚሰግዱ ሱና ላይ ቋ ቂብላ ይለቃሉ ቢባል መጀመሪያ ኢህራም ሲያደርጉ ግን ወደ ቂብላ ዞረው ነው ነው ወይስናዱሁ ሐሰን ይሄ እንግዲህ ያው ለቻለ ሰው ነው አሁንም حيث توجهت اي الى جهات وجهت الدابه صلى الى القبلة او غيرها ሌላው አን ነብይ ሰለላሁ ዐለይሂ ወሰለም صلى على حماره من لمال አህያቸው ላይ ሰግደዋል የሚል አንዳንዱ ዘገባ ናቃ የሚል አለ አንዳንዱ ደግሞ ራሂላ የሚል አለ ስለዚህ ሶላቱ ግን ፈረስ ላይ ሆነ አህያ ላይ ሆነ ግመል ላይ መሆን ይቻላል ነው يجوز اداء النافله على الراحله في السفر الطويل والقصير عند اكثر اهل العلم انه لا يلزم المصلي على الراحله استقبال القبلة ወለቂብላ መዞር አይገደድም እግመል ላይ ለሚሰግድ ሰው حيث جهات سيره انه لا يلزم الركوع والسجود አዎ ግመል ላይ የሚሰግድ ከሆነ ደግሞ ሩኩ ሱጁድም ያስቸግራልና በመጥቀስ ይቻላል ነው ባይሆን ሩኩና ሱጁድ እየጠቀሰ ግሪበት ሰዓት ሩኩ ማለት አለበት ሁሉም መሬት አይነኩም ሱጁድ ደግሞ ዝቅ ማለት አለበት ሁለቱም እኩል እንዳይሆን ማለት ነው ሩኩና ሱጁድ ስለሚለያይ ان هذا لا يجوز في الفريضه بل يجب ان يصليها مستقرا في الارض ظاهر حديث انه يجب يجب على الاستقبال عند تكبيره الاحرام فاذا كبر الاحرام صلى متوجها جهه سيره وتقدم ما هو الراجح في الحديث الذي قبل هذا ያው ለፈርድ ሶላት ከሚሰጡት ትልቅነት ነው ነገር እንጂ አማራጭ ከጠፋ ፈርድ ሶላት ላይ ቢሆን እየጠቀስን እንሰግድ እንችላለን ዑዝር ካገኘው ፈረስ ላይ መስገድ ቂብላንስቶ መስገድ ቢሆን ይቻላል ይላሉ ዑዝር ለሌለ ሰው ግን ፈርድ ሶላት ላይ ወርዶ መሬት ላይ መስገድ ያለበት ነው እሺ ቀጥሉ بسم الله الحمد لله وعن ابي سعيد الخدري رضي الله تعالى عنه عن النبي صلى الله عليه وسلم قال الأرض كلها مسجد إلا إلا مقابر إلا مقبرة والحم والحمام رواه الترمذي وله علة أبو سعيد الخدري كتب على الصحابي تزجب لنا من قالوا أن النبي صلى الله عليه وسلم قال يا الله ملكتني ميكتلون تناغروا قالوا الأرض كلها مسجد መሬት በአጠቃላይ መስገጃ ቦታ ነች ያው ቆሻሻ ማም ከሌለ በስተቀር ሱኑ ካላስቸገረ በቀር ይሄ እንደውም ለሌሎች ኡመት ያልተሰጠ ለኔ ኡመት የተሰጠ ልዩ ነው ብለዋል ማንኛውም ቦታ ሶላት የደረሰበት ሰው ይስገድ የሚለው የቀድሞቹ ግን የቤተ ክርስቲያን እዛው መስገጃ ቦታ ካልሄዱ አይፈቀድላቸውም ነበር አይችሉም ነበር ማለት ነው ስለዚህ አርዱ ኩሉሃ መስጂድ ነች አሉ ኢላ المقبره የመቃብር ቦታ ሲቀር ወልሐማማ የሽንት ቤት ቦታ ማለት ነው ሐማም ሚሙን ካጠበቅነው ለሽንት ቤት ነው ሐማም ከሆነ እርግቤ ለሚባሉ ወፎች ወይም ደግሞ በራሪዎች ነው ኡመል ሐማም ነው አሁን እዚህ ሰውዱ ማለት ነው አንዳንዶች ደግሞ ኡመል ሐማም ይላሉ ሐማምና ሐማም ይላሉ ለሽንት ቤት ነው ሐማም የሚባለው እና ሁሉም መስጊድ ቦታ መስጊድ ነው ይቻላል የቀብር ቦታና የሽንት ቤት ሲቀ ሽንት ቤት ነጃሳ ነው አይቻልም ቀብሩ ነጃሳ ነው እንዴ ለምን ተከለከለ ሽንት መቃብሩ ነጃሳ አይደለም ወላኪን ኢባዳ ለغيرላህ ይመስላል ይሆናል ተሸብሃለው ነው ካላህ ውጭ አለ ወይም የቀብሩን ባለቤት ዘካብ ያሉ ቀብሮችን ማምረት ይመስላልና ለሰይጣን በር ላለመክፈት ከአላህ ውጭ ላለ ነገር ኢባዳ እንዳይውል ለዛን ተከለከለው ነው رواه الترمذي وله عله ترمذي ዘግቦታል ሐዲሱ ትንሽ በሽታ አለበት ይላል ዘጋቢዎች ላይ ዘገባቸውን በሽተኛ የሚያደርገው ነገር አለ ማለት ነው ወለሁ ኢላማት ሙርሰል ነው የለም መውሱል ነው መርፎ ነው የሚል خلاف አለው ሐዲሱ ይላል ይሄ ነው ኢላ የሚለው وقال ابن تيميه اسانده جيده ابن تيميه ሰነዱ ጥሩ ነው ብለዋል ومن تكلم فيه مستوفى طرقه እዚህ ሐዲስ ላይ ለማነወር የሞከሩ ሰዎች መስፈርቱን እንትማነው መንገዶችን ሐዲስ የተዘገበት መንገድ አዳረሳቸውም ማለት ነው አሉና وصححه الالباني አልባኒ ጥሩ ሐዲስ ብለውታል በቀላሉ ደረጃ ሐሰን ይሰጠዋል طيب الا المقبره እዚህ ጋር ግን በደንብ ተከታተሉኝ መቅበራ እንዴት ነው መቅበራ መቅቢራ መቅበራ መቅቡራ በሶስቱም ተነበባለ ባይቱ ይላል طيب ቀብር የምንለው ራሱ ቀብሩ ነው ቀብሩ ላይ መስገድ ማለት ነው ወይም ወደ ቀብሩ ዙሮ እዛው አጠገቡ ላይ ተቀም ሆኖ ወደ ቀብሩ ዙሮ መስገድ ማለት ነው እንጂ ለቀብር የተቀ የተቀጠጠው እንዳለው ለመቅበሪያ ቦታ ተብሎ የተቀጠጠ ቦታ ይኖራል ሰፊ ቦታ በኪሎ ሜትር የሚቆጠሩ ማለት ነው በጫፉ ላይ ቀብር ሊቀበር ይችላል ፈጥ ብለው ቢሰግዱ ግን ቀብሩ ጋር ግንኙነት የሌለው ስራ ቢሰግዱ ቀብሩ ወደ ኋላ ቢሆን ለምሳሌ እነሱ ወደፊት ከሆነ የሚሰግዱ ችግር የለውም ቀብሩ ላይ ነው እዛ ቀብሩ ቦታ ላይ ነው የተከለከለው ማለት ነው እና አንዳንድ ሰዎች በጣም ያካብዳሉ እንደ አጥር ግቢ ቀብር አጥር ግቢ ከሰገድክ ሶላቱ አይበቃም ብለው የሚናገሩበት አጋጣሚ አለላ መሃል ላይ መንገድ ካለ ቀብሩና በሰጋጅ የሚለይ መንገድ ሰፊ መንገድ ካለ አጥር ካለ ይቻላል ለምሳሌ መስጊድ ጀናዛ ሲሰገድ እኮ ጀናዛው ፊት ለፊታችን ነው ግን የሆነ መጋረጃ ነገር ያበጁበታል መጋረጃ ካለ ከክልል ውጭ ነው ለሱ አይቆጠርም መጋረጃው ከተነሳ ግን በፊታችን ያገን ሶላ ፋትሷ መስገድ አንችልም እሱ ማምለክ ዘሚመስል ማለት ነው ስለዚህ የተከለከለበት ኢላውን አንደኛ ማወቅ ነው ሁለተኛ ደግሞ ክልክል ነው ቦታ መስገድ ማለት ሶላቱ አይበቃም ማለት አይደለም ላይበቃ ይችላል ሊበቃ ይችላል ግን መስገዱ ክልክል ነው ሶስቱ መፍታት حرام ነው حرام ማለት ግን ፍቻ ወርቅ ማለት አይደለም አንዳንዶቹ አይወርቅም በሚሉ አሉ ለምሳሌ አሁንም ዙራ እዚህ ቦታ ላይ አይቻልም ተብሏልና ዘካይ አካባቢ ከሰገደ ጭራሽ አይቻልም ብሎ የሚሄዱም ይኖራሉ ዋናው ነገር የሚሰግድባት ቦታ ጧራ መሆኗ ጧራ ከሆነ ሶላት ይበቃል የሰው ልብስ ቀምቶ መስገድ ከከል ነው ያልፈቀደልህ ልብስ ቀምቶ መስገድ ነገር ግን ቢሰግድ ሰው ሶላት ይበላሻል እንዴ ሐፍረተ ግራውን ሸፍኗል ሐፍረተ ግራውን እስከሸፈነ ድረስ ሶላቱ ይበቃል ግን የሰው ልብስ በመልበሱ ወንጀለኛ ነው አሁንም የሚከለከሉ ቦታዎች ቆሻሻ ሆነ ከሆነ ነጃሳ ናቸው ካልሆነ ግን ክልክል ነው ማለት ነው እንጂ ሶላቱ አይበቃም ማለት አይደለም ስለዚህ حمام ስንል الموضع الذي يغتسل فيه بالماء الحميم ሻወር ቦታ እንደ ማለት ነው የፈላ የሞቀ ውሃ ነው የሚለው አልሐማሙ በይቱ ሸይጣን ተብሏል ሰይጣን መስጂድ ቆሻሻ ቦታ የሚፈልገው እንደዝም ሐማም የሰይጣን ቤት ነው ተብሏል ለምን አፍረተ ገላ የሚገለጥበት የወንድ ሆነ የሴት እክትላጥ የሚገኝበት فصار من مواطن الشيطان التي نادى اليها እንግዲህ ሐማም ሲከለከል ሐማምን የመሰለ ነገር ሁሉ ካለ እንደዛው ይወሰዳል የሙዚቃ ቦታ ነው ሰሩ ለምሳሌ የፊልም ቦታ እንበለው ሲኒማ ቦታ የሙዚቃ ቦታ የጭፈራ ቦታ حرام የሆኑ ጫወታዎች ስፍራ የብዶች ቦታ የብድ መናኸሪያ ማኑኤል እንደዚህ መሳሰለው ሁሉ አይቻልም ክልክል ነው ሌላው ደግሞ ፎቶ ያለበት ቦታ የሚሉት ነገር ፎቶ ያለበት ቦታ ላይ ያው ጥሩ አይደለም ይጠላል ነው የሚሉት ያው ፎቶ እሱን ማምለክ ይመስላልና ነው እዚህ ጋር ጥያቄ ልጠይቃችሁ ቤተክርስቲያን ሄዶ ሰውየው ሙስሊም ነው በቤተክርስቲያን አያምንም እዛ ቦታ ሄዶ ግን ሶላት ቢሰግድ የሰገደ ለአላህ ነው ይበቃላ በቃ ይበቃል ይቻላል ስለዚህ ከክርስቲያኑ በምን ተለየ ማለት ነው እነሱ ቤተክርስቲያን ሄዱ እኛም ቤተክርስቲያን ሶላቱ ይበቃል መህሩ ግን ከከል ነው እዛ ቦታ ሄዶ ሶላት መስገዱ ይከለከላል ነገር ግን ሶላቱ ዛህሩ የሰገደው ይበቃል ጋቻ ሰዓት ፍለክታችን እናጨሳለን ብዙ ጊዜ ሮባም ሐሙስ እንጂ ማጨሱ ይቻላል ጥሩ ጠረን ለማግኘት ስለዚህ ወደ ጋቻው ቢሰግድ ሶላቱ ወደ እሳት መስገድ እሳት የሚያመልኩ ሰዎች ስላሉ ክልክል ነው ነገር ግን አጋጣሚ ለቤቱ ጠረን ብሎ አስቀምጧል ሌላ ቦታ አላገኘም እዛ ቦታ ላይ ሰገደ ሶላቱ ይበቃል ይሰይ ቡኻሪ አለ ያንዳንዱ ባባ በጅተው ቡኻሪ በደንብ ዘዝሮ አስተምረዋል ግን ያው ተሸቡ ስለሚያመጣ እንዲያሉ ነገሮችን መራቁ ይመረጣል ነው ሰይጣን ይገኝባቸዋል የሚባሉ ቦታዎች አካባቢ ወጥቀሉ ሰይጣን ቆማት ያው ወንጀል ቦታ ማለት ነው ወንጀል ቦታ ላይ ሰይጣን አለ ማለት ነው ይጠላል እዛ ቦታ ላይ መስገድ በጣም የሚጠላ ነው ነው خلاف ይላሉ ጠላ የሚጠጣበት አረቂ ምናምን ዝሙት የሚሰራበት ከናይስ ገበያ መሸጫ መለወጫ የቦታ መጥፎ ማለት ምን ተብሏል ገበያ የገበያ ቦታ እና እንደው አንዳንድ አውሮች የሚገኙት አካባቢ እዛ አካባቢ ላይ ክልክል ነው ነገር ግን ሰግዶ ቢገኝ ያው ነጃሳ ላይ ካልሰገደው ሶላቱ ነው ነው ምንለው ወደ ሲሚቀጥለው ማለት ይሄንን የሚያብራራው ቢሆን ማየቱ ዘጃል የመቃብሩን ጉዳይ በዚህ ጨረስ እንግዲህ ቀጥሉ ቀጣይ ሁለት ሐዲሶች ተመሳሳይ ናቸው እሺ መስንቀር አይደለም ማለት ነው وعن ابن عمر كعبد الله بن عمر ተዘገበ رضي الله عنهما ስራቸውን አላህ ይወደድላቸውና أن النبي صلى الله عليه وسلم نهى كالكلوال أن يصلى مسجد ወይም መስገድ في سبع مواطن ሰባት ቦታ ላይ ሰባት ቦታ ላይ መስገድን ከልክለዋል አለ አንደኛ አልመዝበላ መዝበላ ምንድነው አረበኛ ቃልም ይላል መዝበላ የሚለው አላት ነው ግን ያ ወደንታ መተውታ ወደ አረበኛ መተውታ ማለት ነው ማዳበሪያ ታቀላሽ ይሄን ማዳበሪያ ከምን የሚሰራው አይ ስለዚህ መዝበላ ማለት ሲማድ ማለት ነው በአርበኛ ሲማር ነው የሚባለው ማዳበሪያ ያው ቆሻሻ መጣያ ማለት ነው ዙሮ ዙሮ የቆሻሻ መጣያ ያው ሰገራ ስለሆነ ሰገራ ደግሞ ማዳበራን ስለሆነ ለዛ ይፈሰር በዛ ወልመጅዘረቲ ቄራ ማለት ነው ቄራ ታቀላችሁ አይደል መግፈፊያ ቦታ ማለት ነው እንስሳዎች እየታረዱ የሚገፈፉበት መጅዘራ ይባላል በአረበኛው طيب መቅበራ የቀብር ቦታዎች ማለት ነው የሚቀበርበት ማለት ነው ቃሪዓት الطريق والمجزرة መግፈፊያ ቄራ والمقبرة መቅበሪያ ቦታ ወቃሪዓት الطريق አውራ ጎዳና ወይም ደግሞ አስፋልት ማለት ነው ያው የሰው መተላለፊያ ትልቅ መንገድ ማለት ነው والحمام ሽንት ቤት حمام ሽንት ቤት وهو المكان المعد بمائه الحميم للاغتسال جمع حمامات ይላል ያው መታጠቢያ የሚወስዱ hatta መታጠቢያ እንኳን ቢሆን የቆሻሻ ማስለቀቂያ ስለሆነ እዛ ቦታ ላይ መስገድ የለበትም ነው የሽንት ቤትማ እንደው በሚባቢን አውራ ነው የምንለው የቆሻሻ ዋናው ቆሻሻ ሽንት ቤት ነው ማአትነ ሊብል የግመል መንበርከኪያ ማለት ነው ግመሎች ግመል ተንበረከከች እንላለን ላሞቹ ከብቶቹ ተመሰጉ እንላለን ቋንቋው ይለያል ማለት ነው ስለዚህ ማአትን የተባለው የግመል መንበርከኪያ በግራ ተንበርክካ ሰም ትወርቅ ማለት ነው መባረኩል ኢቢል عند الماء ውሃ አካባቢ ይሄዱ የሚመሰግቡ ውሃ የሚጠጡበት አካባቢ ማለት ነው ወይም ደግሞ ያው በረታቸው ዋናው ማለት ነው እና ሐዲሱ ሰባት ቦታ መስገድ ክልክል እንደሆነ የሚያሳየው ሐዲሱ ضعيف ነው ባይሆን ትርሚዛሽ የዘገቡት ضعيف ነው ብላ طيب ሷሂህ ሆኖ ቢገኝ እነዚህ ሰባት ቦታዎች አይቻሉ ማለት ያሳይ ነበር ነው አሁን ضعيف ካረገው ዝማከም ይቻላል አይቻላል ነገር ያሳያል ዙሮ ዙሮ ግን ሁሉም እኒህም ቦታዎች ርቆ መስገዱ ይመረጣል ጥሩ ነው እንላለን ማለት ነው الحش المجزرة موضع نجاسة لما يراق فيها من الدماء المسفوح ደም መስፈህ ማምን ይሄ ስታር የሚፈሰው ደም ነጃሳ ነውና እሱ የመሰነገስ ለሚፈስበት ነው ይላል መዝበራ ቆሻሻ መጣያ ትርፍ ነገር መጣያ ፍግ ነገር መጣያ ማለት ነው ያው እንግዲህ ነጃሳ ስለሆነች ነው የተከለከለው ግመራ አይምሯ አይደለም ነጃሳ ስለሆነች አይደለም ብዙ خلاف አለው ዝሮ ዝሮ አላይ ሐል ተከለከለበት ቦታ ላይ መስገድ የለብንም ነው وما كان للمؤمن ولا مؤمنه اذا قضى الله ورسوله امرا ان يكون لهم الخيره من امرهم الله ከተናገረ ነብዩ ከተናገሩ ኢላው ምክንያቱን አወቀው ማላወቀው ሰም መቀበል ብቻ ነው طيب عندي حرف نجمرنا نقومالن وعن ابي مرثد الغنوي رضي الله عنه قال سمعت رسول الله صلى الله عليه وسلم يقول لا تصلوا الى القبور ولا تجلسوا عليها رواه مسلم لا تصلوا اتسجدوا الى القبور ወደ ቀብር ወደ ቀብር አትስገዱ ማዛው ቀርባችሁ ሆኖ ማለት ነው እንጂ ወደ ቅብላ እንደው ቀብር የሚባል ነገር አይገኝም ብለን ማናስብ ቤት ካለ ምን ካለ خلاص ይጋርደዋል لا تصلوا الى القبور እዛ ፊት ለፊታችሁ አድርጋችሁ ማለት ነው ወላ ተጅሊሱ አላ ላው ላይ ቀብር ላይ ማተውጡ አትቀመጡ አትርገጡ ለምን ክብር አለው ቀብር መርገጥ አይቻልም አነሶች ቀብሩ ሲገቡ ሌላ ቀብር እየረጋገጡ የሚሄዱ አሉ ጥንቃቄ ያስፈልጋል ወላ ተጂሱ አለ አትቀመጡበትም ይያሉ እና ወደ ወደቀብር ቀብር ደግሞ አትስገዱ ነው ያሉት ላትሰሉ ለቁቡር ነው ፍልፍታሽ አደጋሽ ዳው ቀረብራችሁ ማለት ነው ለምን ቀብር የተመለከው ከዚህ ጋር ተያይዞ ነው ቀስ እያለ ሰዎች ቀብርን የሚያመልኩበት መነሻው ስናየው ከአምልኮ ጋር ተያያዘ ነው ወደ ቀብር መስገዱ የሚያነገስ ስለሚያሳይ ለዛ ነው የተከለከለው ይላሉ ኢንሻአላህ ተዓላ ሰዓታችን አልፏል እዚህ እናቆምና ቀሪ መስፈርቶችን በሚቀጥለው የዛ ሰው ይበለና ያቸዋለን هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين